ባለፈው ሳምንት በእኛ ድራማ እሙዬ መኪና ተራ ያዩዋት መስሎኛል። የማይሆን ነገር እንደማታደርግ እርግጠኛ ነኝ። Teacher፣ እኔ እዛ ጋር ልቀመጥ። ሳም አድርጊኝና አለቅሻለሁ። በፍጹም አላደረገውም። ልቀቀኝ፣ ልቀቀኝ። አንድ ምርጥ ሀሳብ መጣልኝ። ለምን ከኤግዚቢሽኑ የምናገኘውን ገንዘብ ያንቺን እናት ለማሳከም አንጠቀምበት? ይሄ ለቤተሰቤ በጣም ትልቅ ውለታ ነው። ሁሉም ነገር ሰልችቶኛል፣ ወስኛለሁ። እባክሽ እባክሽ አትሂጂ እባክሽ። እሺ መስዬ አታልቅሽ አታልቅሽ። እማ የለችም እንዴ? አባዬ እኔ ነው እንደ የምትቀበሉኝ? ነው እንጂ በደንብ ሰላም በሉኝ። ጋሻው እማ እኔ አባዬ ነገር አላማረኝም። ሳምንቱን ሙሉ እኮ አንድም ቀን አናግሮን አያውቅም። ኧረ እኔም ግራ ግብት ብሎኛል። እንደዚህ ሲሆን አይቼው አላውቅም። እማዬ ዛሬ ከጓደኞቼ ጋር የሙዚቃ ልምምድ አለብኝ። ዛሬ ቅዳሜ ጧት ጧት ለማመድ ረሳሹ እንዴ? ልቤ ጥፍት ብሎ ነው። በይጅ እሺማ። ጋሻው ቤት ውስጥ የሚላስ የሚቀመስ የለም። የቤት ወጪ መቼ ነው የምትሰጠኝ? የልብሽን ካደረግሽ በኋላ ገንዘብ ስጠይቅኝ ትንሽ አታፍሪ አታፍሪም ወይ? አይ ያው ተናገሪያ። ታዲያ አንተ ካልሰጠኸኝ ምን እንሆናለን? እኔ አልሰራ። እኔ ግን በደንብ ነው የምፈጋው። እንዳንቺ አልወዘብ። ቀን በቀን ሲሚንቶ ውስጥ ጠጣውዬ ቤት ስመጣ ምን ይጠብቀኛል? ያቺ ጋጦጥ ልጅሽና ያንቺ ጭቅጭቅ። እንደውም እናንተ የሚያስፈልጋችሁ ገንዘብ ሳይሆን የረሃብ አለንጋ <laughs> እንደውም ካሁን በኋላ ምንም ገንዘብ ባልሰጣችሁ ምን ይመስላችኋል? እንዴት ቆንጆ ፍርፍር ነው ባክሽ። እሺ ጣፈጠ ፍቃድ በሉላ ሳራ ዛሬ እንዴት ነው እስካሁን ያልተነሳችሁ? እንደገና ሟት ይሆን? ባለፈው ሳምንት ሁለት ቀን ከትምህርት ቤት መቅረቱ አሳስቦኛል። ከትምህርት ቤት መቅረት እኮ ሞቷ ነበር። ወይ ሐኪም ቤት እንውሰዳት ይሆን እንዴ? ደህና አደራችሁ። ደህና አደርሽ ሳርዬ። በደንብ ተኛሽ? ነይ በይ ቁርስ ሽምቢ ይቅርብኝ እማዬ። ሳርዬ ምናምን መቅመስም አለብሽ። ሰሞኑን እኮ እህል ባፍሽ ሳይዞር ነው የከረምሽው። ፍቃዱ ይችን ልጅ የግድ ሐኪም ጋር መውሰድ አለብን። ይሻላል። እማዬ ደህና ነኝ እኮ አሁን መብላት ስላላሰኘኝ ነው። ይቅርታ አንድ ጊዜ መጣ። Hello hello፣ እንዴት ነሽ ሜላት? እሺ አስፈቅዳለሁ። ቶሎ እሺ መጣ ቻውሽ አባ እማ፣ ወይ ትዝ ይላችኋል አይደል? የለምለም እናት ጭንቅላታቸው ውስጥ ደንፈሰው እንደነበር። አዎ፣ እጅ እግሯን ይዞ አስቀራት አይደል? እንዴት ናት አሁን? አሁን አሁን ትንሽ ትንሽ መንቀሳቀስ ጀምረዋል። ቤተሰቦቻቸው ገንዘብ አጠራቅመው አዲስ አበባ specialist ጋር ሊወስዷቸው እያሰቡ ነው። ውይ ያረባረገላቸው እና እኛም የንግድ ኤግዚቢሽኑ ላይ ዘፈን አቅርበን የሚገኘውን ገንዘብ ለቤተሰቦቿ ልንሰጣቸው እያሰብን ነው። ግን ደግሞ ያለኔ መዝፈን አይችሉም። ፍቃድ ምን ትላለ? ሳራ አንቺና ይሄ ባንድ አልላቀቅ አላችሁ አይደል? እንዴት ለእንደዚህ አይነት በጎ ነገር ልከለክል እችላለሁ? በይሁን። እሺ አባዬ። ታዲያ ፋሲል አብሮሽ ይሄዳል። ደግሞ ጥናትሽ ላይ መዘናጋት የለብሽም። እሺ አባዬ። በይ አሁን ቁርስሽን ብሩህ አእምሮ ምግብ ያስፈልገዋል። እሺ ቀርተሽ ያመለጠሽን ትምህርት ደግሞ አየለ ሰኞ ይረዳሻል። አባዬ ከአየለ ጋር የማጠናበት ጊዜ ግን አይ ምን መሰለ ጊዜን እየተሻማብኝ ነው። ማለት ከአየለ ጋር ማጥናት ይቅርብኝ፣ በራሴ ባጠና ይሻለኛል። ሳርዬ ነገርሽ አልገባኝም። ለሙዚቃ ጊዜ እያለሽ ለጥናት ጊዜ የለኝም ነው የምትይኝ? አይ አባዬ ስሚ፣ ላስጠኝሽ ጊዜ የማይኖርሽ ከሆነ ዘፈኑ ይቀራል። ገባሽ? አባይ የዛሬው ልምምድ መቼም ጸዴ ነው የሚሆኑ። ዛሬ ደግሞ አሪፍ ሙድ ላይ ነሽ። ነው ተከተልን ከቁንጫ ወረራ ነጻ አወጣሽው እንዴ? እንግዲህ ከኔና ከተከተል ጋር መሳፈጥሽን አቁሚሽ። ዞር በል ወደዛ፣ እየላሰኝ እኮ ነው። ዞር በል ሲያስጠላ እሺ ውጭዬ፣ <laughs> ጎበዝ ተከተል፣ ጎበዝ ጎበዝ። ሲያስጠላ እንዴ! እሙ ደህና አይደለሽም እንዴ? የተከተል ነገር አላሳቀሽም? ያስቃል ሚሚዬ። ትንሽ ስለ እናቴ ስለጨነቀኝ ነው። ምን ነው አባዬ ከተመለሰ ጀምሮ የቤት ወጪ ሰጥቷት አያውቅም። አዲሱ ቅጣቱ መሆኑ ነው። እሳቸው ደግሞ ምን ሆኖ ነው እንደዚህ ጨካኝ የሆኑት? ምን አውቃለሁ ብለሽ ነው ሚሚ? Hello hello፣ አይሰማኝም። አልማዝዬ እንዴት ነሽ? ዱባይ እንዴት ነው? በጣም ነው የማመሰግነው። በኋላ ሄጄ ወስደዋለሁ። Hello አልማዝ፣ hello። ወይኔ ተቋረጠ። ታድዬ ዱባ ያለችው አክስቴ ሁለት ሺ ብር ላከችልኝ። ይገርማል። እንዲህም ብር ከሰማይ ዱብ ይላል እንዴ! በቃ በኋላ ሁላችንም shopping እንሄዳለን። አሪፍ አሪፍ ነገር እገዛላችኋለሁ። Shopping ገበያ ይቅርብ የሚላት እኔ አልሄድም። እንደ ሙዬ shopping እኮ ድብርት ያባርራል። እንዲያውም ሜላትዬ እቃ ከምገዥልኝ ብሩ ለእናቴ ብሰጣት ይሻለኛል። እኔ ደግሞ የምሸቅለው እቃ ብገዛበት ይሻለኛል። በሉ እንደፈለጋችሁ፣ እኔ እሰጣችኋለሁ። ሚሚ ሚላትዬ ምርጥ ልጅ እኮ ነሽ። ኧረ በጣም ሳራና ለምለም መጡ። ውይ ለምለም ደግሞ እነዛኑ ለፈልፈላዎች ይዛቸዋለች። ሜላትዬ አንቺ ጋር እንጫወት ሜላትዬ። እዛ ጋ ያለውን ዛፍ አያችሁት? አዎ አዎ። ሂድና ከእሱ ጋር ተጫወቱ። ክንዴ <laughs> ልምምድ እንዳለብን ነግሬያችሁ የለም ከአይኔ ሳትርቁ ራሳችሁ ተጫወቱ። እሺ እሺ። ለምለም ዳንኤል፣ ና እስከ ዛፉ ድረስ ሩጫ እንወዳደር። ትችለኛለህ? አዎ። እነዚህ ፈልፈላዎች ግን ለምንድን ነብሳቸው ምንጥቅ እስከምትል የሚወዱ ፊት ስለማሰጫቸው ይሆናል። የሚገርም ነው። ዛሬዬ ዛሬ ምን ሆነሻል? ከመጣች ጀምሮ ምንም አላወራሽም። ደህና ነኝ ሜላት፣ ጉንፋኑ ሙሉ በሙሉ ስላለቀቀኝ ይሆናል። ግን ጥሩ ዜና አለ። ምን? አባዬ የንግድ ቢሽኑ ላይ እንድ ዘፈን በጣም ነው ማመሰግነው። ምን ያህል ትልቅ ነገር እያደረጋችሁ እንደሆነ እኮ ማመን አትችሉም። ወይኔ ደስ ማየ አዲስ አበባ ልትሄድ ነው ማለት እኮ ነው። ሰሞኑን ማስበው ስለ እናቴ ብቻ ነው። እንደውም የዘፈን ግጥም ልጽፍላት እየሞከርኩ ነው። ልበልላችሁ? እስኪ በይልን ለልኝ። እሺ ክረምቱ ሳያልፍ በጋ አይመጣም፣ ያልዘራም ሊያሽ አይወጣም። ለሁሉም ጊዜ ያለው አይደል በአግባብ ለመደላደል ትግስቴን ባጣ የባሰ ላመጣ ትግስቱን ያጣ ጉዱ ቀን ዳወጣ ትግስቴን ባጣ የባሰ ላመጣ ትግስቱን ያጣ ጉዱ ቀን ዳወጣ። እስከዚህ ብቻ ነው ገጥሜ የጨረስኩት። በጣም ደስ ይላል ልዬ። ሙሉ ለሙሉ እንጨርሰውና አንድ ላይ እንዘፍነዋለን። እሺ እሺ። ተፈራ እንዴት ነህ? ደህና ነኝ ወይዘሮ አሰለፈች። እንደው የኔ ልጅ እንደገና ላስቸግርህ ነው የመጣሁት። ሁለት ኪሎ ማሽላና ጤፍ መበደር ፈልጌ ነው። እንዴ ወይዘሮ አሰለፈች ለእኔ የሚያስቡልኝ እንጂ እዳውት እኮ ከእለት ዕለት እየተቆለለ አውቃለሁ። ይሄ ደግሞ ንግድ ነው። ሁሌ ብድር የምሰጦት ከሆነ መክሰሬ ነው። እዳውትን መቼ ነው የሚከፍሉ? አሁን ባለቤቴ ተመልሷል። ሁሉን አስተካክዬ ሰሞኑን እከፍልሃለሁ። ጣሌን ይሄ መጨረሻ ነው። ይሰሙኛል? አመሰግናለሁ የኔ ልጅ። እማ አሁን ከቅድሙ ቀለል ያለች ትመስያለሽ። አው ለልዬ እንዴ ፈታ ብላለች። ሁሌ ሙዚቃ መድኃኒቴ እኮ ነው። ችግሬን ያስረሳኛል። በዛ ላይ የንግድ ጊዜ ላይ እንደምንዘፍን ሳስበው በጣም ነው ደስ የሚለኝ። ግን የምንዘፍነውን ዘፈን ከአሁኑ መምረጥ አለብን። ሳሪታ ምን ይመስልሻል? ምን አልሽ? ምን ይመስልሻል? ጥያቄው ምን ነበር? ደህና ነሽ ሳሪታ? ይኸውልሽ ሳሪ የሚያስጨንቅሽ ነገር ካለ ሁሌም ካጠገብሽ እንዳለን አትርሽ። እሺ? አውቃለሁ። ለምን አሁን ልምምዳችንን እንጀምር። ማንቲ መጣ። ኡፍ ቅድም የለምለም ፈልፈላዎቹ፣ አሁን ደግሞ ይሄ ማንቲ። ከዚህ በላይ ልንበጠበጥ አንችልም። ሲያስጠላ። Hi ሙዬ። Hi ማንቲ። እኔ የምለው ማንቲ፣ ሁልጊዜ ሙዬን ብቻ ሰላም ብለ እኛን የምዘጋን ለምንድን? ማንቲ ማንቲ ማንቲ አስባሉ ልጆች እንዴ! አራ ትትላላችሁ እንዴ! አንቺ እንደዚህ ተንጠልጥሎብኝ እኮ ያውቁም። አብረህን አትጫወትም? ዛሬ መጫወት አልችልም። ቸኩ እያለው። እሺ፣ ወደ መዝናኛ ማዕከሉ እየሄድኩ ነው። እኔ አሪፍ ሀሳብ አለኝ። ለምን መዝናኛ ማዕከል ከአንተ ጋር ይዛሃቸው አትሄድም? ለምለም ከማንተ ጋር አብረን እንሄድ። ማንቲ ምን ይመስልሃል? አረ ደስ ይለኛል። እንደውም ብስኩት እገዛላቸዋል። የስ ደስ በቃ ማንቲ፣ በኋላ መጥቼ ወስዳቸዋለሁ። እንሂዳ ማንቲ። እሺ ቻሙ። ቻው ማንቲ። እኛስ? ቻው ሜላት። በቃ ሁላችሁም ቻው። ቻው ማንቲ። ኡፍ ተገላገልናቸው። በሉ ቶሎ እንለማመድና የአክስቴን ብር ላውጣ። ከዛ የፈለግነውን እስክንገዛ እንዴት እንደቸኮል። ገንዘብ ለካ ነፃነት ነው። ምን ማለትሽ ነው ሙ ገንዘብ ካለሽ ምርጫ አለሽ፣ ገንዘብ ከሌለሽ ግን ምንም ምርጫ የለሽም። እውነትሽ ነው እኔ ሰዓቴን በሞላ የማጠፋው በልቼ የማድርበት ብር ለማግኘት ደፋር አሁን እማዬ ምንም ብር ስለሌላት እየተደበደበች ከአባዬ ጋር አብራው ትኖራለች። የራሷ ብር ቢኖራትም አብረው መኖር ልትወስን ትችል ይሆናል። ግን በምርጫዋ ስለሚሆን ይሻላል። ከንግድ ኤግዚቢሽኑ ከምናገኘው ገንዘብ ላይ የተወሰነው ለአንቺና ለሚሚ መስጠት እፈልጋለሁ። እንዴ ለልዬ ምን ሆነሻል? እስቲ መጀመሪያ እናትሽ ጤንነት ይመለስ። እኔ ደግሞ ስራ እፈልጋለሁ። ውዬ እውነቷን እኔ እንደሆነ እስካሁንም የጎዳናውን ኑሮ እየተጋፈጥኩ መኖር ችያለሁ። ወደፊትም አያቅተኝም። አሁን ዋናው ነገር የእናትሽ ጉዳይ ነው። ለ በሉ አሁን እንለማመድ። አንድ ሁለት፣ ሶስት። የእኛ እናት እንደዚህ ትነበር ለሚማራ ትጠልቅም ጀንበር እውነትም በቀን ማይረታ እውቀት ነው የሴት ልጅ ውበቷ። ጎረቤቱ እኛ ቤት ተጠርተው ነጠላና ጋቢ የቋጩ መተ በጎረቤቱ ልጆቹን ይዘ የመጣው? እናሙዬ ሙዚቃ ሲለማመዱ እንዳይረብሿቸው ከአንተ ጋር የቆዩ ብለውኝ ነው። እጭ አሁን እንግዲህ ናላችን ሊያዞሩ ነው። ማንቲ በኋላ ብስኩ ተገዛላቸው አላላልክም ብያለሁ። በቄ እያያቸው መጣውሽ እያያቸው ምን አይነት ነገር ነው? አንተ ክንዴ እሱን የብርጭቆ ስባሪ ከየት አገኘው? አምጣ አምጣ፣ ቆይ አንድ ነገር ላሳያችሁ። እኛ ድሮ በዚህ አይነት የጠርሙስ ስባሪ እቃ እናቃጥልበት ነበር። ቆይ ላሳያችሁ። እጅ አምጡ። ይኸው እንዲህ መስተዋቱን በፀሐይ አስተካክዬ እጅ ላይ ሳበራው፣ ወይኔ ያቃጥላል። <laughs> በሉ በሉ፣ አሁን አትረብሽኝ። ውጭ ሄዱና ተጫዋቱ። እሺ፣ ና ዳንኤል፣ እንውጣና እንጫወት። እሺ፣ ታዲያ እንዳያችሁ፣ እዚሁ ቅርብ ተጫዋቱ። እንዲህ ማባረር ነው። <laughs> የኳስ ውጤት እንዴት ሆነ ይሆን? እረ ጨዋታ! ወይኔ ጎል! አንተ በቀል እንዴ! ልጆቹስ አይናየም እንዴ? ውጭ እየተጫወቱ ነው። ማንቲ፣ ትናንት እኮ ማንቼ አርሴናልን ቀጠቀጠው። ተው እባክህ፣ ይኸው ኢንተርኔት ላይ ያለልህ መሆን አሳያቸው ነበር። ኧረ ጉራ አልተቻልክም አንተ። የሚቀጥለው ሳምንት ከፖሊቴክኒክ ጋር ስንጫወት እስቲ እናይሃለን። አለ በቂ። እነሱንማ እንጫወትባቸዋል፣ እንቀጠቅጣቸዋለን። እንዴ ምነው እነዚህ ጩጮች ድምጻቸው ጠፋ? ምን አውቃለሁ። ድሮኑ ማን ያምጣቸዋል? እኔ ምልም አንቲ እነዚህ ሴቶች ስርስር ማለት አይቀርብም። ምን አረጉ? አሪፍ ልጆች እኮ ናቸው። እሙዬ እሙዬ እሙዬ፣ ወይ እንደምትወዳት ነገራት ወይም እርሳት። እርሳት ትቀልዳለህ እንዴ? ባለፈው ሞራሌን አሰባስቤ ደብዳቤ ብጽፍላት ያረግከውን ታውቃለህ። ሊቨርፑል በቼልሲ ተቀጣ። <laughs> እዩ ለወንድሞቼ የገዛሁት። እሙዬ እርግጠኛ ነሽ ምንም መግዛት አትፈልጊም? አዎ ሜላትዬ፣ ገንዘቡን ለእናቴ ነው የምሰጣት። ሳራ አንቺስ? ምንም አልፈልግም። ሜሜስ ነገርኩሽ አይደል? እንዲህ በጥሬው ገፍትሪው። በሉ እንውጣ። እስቲ ቀስ በይ ሳሪታ፣ እነ ሌሊን እናስቀድማቸው። እሺ ሳሪታ፣ የሆነ ያስጨነቀች ነገር አለ ይመስለኛል። በጣም ፈርድ ምንድን ነው የሚያስፈራሽ ሳርዬ? ቤት ችግር አለ? በቃ ልሂድ። ቆይ ቆይ ቆይ፣ ሳሪ በእናትሽ ልቀቂ። እንዴ ሆናችሁ ነው? ሳራ ወዴት ነው የምትሄደው? የእሷ ነገር እያሳሰበኝ ነው። ከባለፈው ሳምንት ጀምሮ ምንም ትክክል አይደለችም። ንገሪኝ ስላትፈራለሁ አለችኝ። በቃ አሁን ያለን እድል እስክትነግረን ካጠገቧ ሆኖ ማበረታታት ብቻ ነው። አውለሌ ማንቲ ባክ ሄደ ፑል እንጫወት። እኔ እንኳን ደግሞ የመቶ ልጆቹን እስኪወስዱ እዚህ ይቆያሉ። ውይ የእነዚህ ሴቶች ወሬ ነው የሰለች። አንዳንዴ ሳስበው ባንዳቸው ውስጥ መግባት የምትፈልግ ይመስለኛል። ቢሆንማ ምርጥ የባንድ አባል ነበር መሆን። በአንተ ድምፅ፣ በዛ ላይ የሴት ባንድ ውስጥ ገብተህ እየቀለልክ መሆን አለበት። አረ በቂ ድምፅ ማለኝ ታውቃለህ አይደል? ቆይ ያገሬ ተራራ ወንዛ ይናፍቃል ሁሌም ትዝታው ሲታለም የአገር ፍቅር ትዝታው ትዝታው አይረሳም ለሚያውቀው ለሚያውቀው አቤት እንዴት ነው አንተ ግን ለምን ለብቻ ሲንግል አትለቅም ከሴቶቹ ጋር ምን አጓተተ እንዴ? አንተ አሪፎች እኮ ናቸው። feature አድርጌ ወይም ብቻ በሆነ መንገድ አብሬያቸው ብዘፍን ደስ ይለኛል። እንዴ በቂ፣ እነዚህ ልጆች ምን እያደረጉ ነው እንዴ? ወይኔ እየው ደረቁን ሳር እያቃጠሉት ነው። አንተ ዳንኤል ከምሩ ጋር ከደረሰ በቀል ወይኔ ኩላቸው አንተ ዳንኤል ዳንኤል አንተ እርግጠው እርግጠው በቂ አልጠፋም። ዋይዛ ናቸው። እናንተ የገዛዋቸው ጌጦች አምሩ ይሄኛውን እዩት። እንዴ ወይኔ ማንቲ እሳት ነው እሳት ነው። አዎ ኧረ ግሩ ሊቃጠል ነው። እሱ እርገጠው እርገጠው ትንሽ ነው የቀረው ማንቲ። ውይ ውይ ጠፋ። ደስ ሲል ይኸው እንዴ ምን ሆነ ነው ውሃ የምደፋባት? አንተ ያማል እንዴ? ምን ይመስላል? ኡፍ አንተ ድንጋይ ራስ ጸጉሬን ለመሰረም ምን ያህል ሰዓት እንደፈጀብኝ ታውቃለህ? አሁን ውሃ የተደፋባት አይጥ መሰልሽ? ወይኔ ሜላት ያገጣብ እንዴ ደግሞ ሲያስጠላ። አንተ ሜላት፣ አባትሽ መጡ። ሜላት ነይ ቢሮ እፈልግሻለሁ። እሺ ዳዴ። ዳዲ ቅርታ፣ ትንሽ እሳት ነበር እኮ ደግሞ አሁን ጠፍቷል። የምን እሳት ነው የምትይ ሜላት? መዝናኛ ማዕከል ውስጥ እሳት ነበር እንዴ? አዎ፣ ለዛ መስሎኝ የጠራኝ። እንዴት አይነት ጣጣ ነው! ሄሎ ዳዊት፣ ታች እሳት ተነስቶ ነበር እያለች ነው ሜላት። ውረድና እስኪ ፈጠን በል። በጣም ይቅርታ፣ ግን እሳቱ ሲጀመር እኮ እኛ አልነበርንም። ዳዊት ሄደ ሁሉም ነገር ሰላም መሆኑን ያጣራል። አሁን የጠራሁሽ አልማዝ ገንዘብ እንደላከችና አንቺ እንደምትቀበይ ስለነገረች ነው። አመጣሹ ወይ daddy፣ shopping ሄደን እንዴት አሪፍ ጊዜ እንዳሳለፍንበት። ምን በአክስትሽ ብር? እሷ እኮ ገንዘቡን የላከችው የአጎትሽን ጣሪያ ለማሰራት ነው። ብቻዬን ዘመድ መርዳት እንዳይበዛብኝ ልታገዘኝ አስባ ነው። ወይኔ እኔ እኮ አላወቅኩም። ስልኩ እየተቆራረጠ ስለነበረ ብሩን ለእኔ ላከችልኝ ነው የመሰለኝ ዳዴ። ከጓደኞቼ ጋር shopping ሄደን የተረፈችኝ ይቺ ናት። ምን ማድረግሽ ነው ሜላት? በቃ የገዛናቸውን እቃዎች መልሰን ብሩን አመጣለሁ። አዳምጭኝ። ሙሉ በሙሉ ማስመለስ ካልቻልሽ ግን ቅዳሜና እሁድን እዚህ እየሰራሽ ትከፍያለሽ። እሺ ዳዲ፣ በያሁኑ ጭልኝ አሰልፈች። እንዴት ነሽ? እንዴት ነሽ ብርቱካን? ወይ ጉድ! እንደ ጉርብትናችን እኮ መገናኘት ጠፋ። መቼ ይሞላል ብለሽ በጊቢ እንዲያውም ጥሩ ሰዓት መጣሽ። ቡና ላይ ደረሽ። አይ ቡናው እንኳን ይቅርብኝ። ምን ነው ቸኩል? ምን መሰለሽ ብርቱካን፣ እንዴት ብዬ እንደምጠይቅሽ እንኳን አላውቅም። እንዳው ሰሞኑን ትንሽ እጅ አጠረኝና ግራ ግብት ብሎኛል። ብዙ ብራት በይኝ እንጂ ችግር የለው። አይ ብድር ወይም እጽዋት ሳይሆን በጉልበቴ ሰርቼ የምመልሰው። እንደው ልብስሽንም አለቅልቄ ቢሆን በሞትኩት። እንደዚህማ አይሆንም። አሰለፈች ብርቱካን፣ ግድ የለሽም እሺ በይ እባክሽን፣ ገመናዬ ነው። እባክሽ እባክሽ፣ ግድ የለሽም እሺ እንግዲህ ካልሽ ምን አደርጋለሁ? ወይ ፈጣሪ ይድረስልሽ። ምን ያህል እየረዳሽኝ እንደሆነ አታውቂ። እንግዲህ አጠባውን አሁኑኑ ልጀምራ? አረ ይደርሳል። ለማንኛውም ከመጀመርሽ በፊት ቡናችን እንጠጣ። ገንዘቡን ስላስመለስኳችሁ ይቅርታ። ምንም ችግር የለውም ሜላትዬ። የቀረውን ለመሙላት ባለፋሽ ብቻ። ልዕልት ሜላትማ ትንሽ ስራ መልመድ ያስፈልጋታል። ወይኔ አንቺን ባደረገኝ አሳይሽ ነበር። ደግሞ እንደዚህ አይነት ስራ ተገኝቶ ነው ባሉ። አሁን ልንካው ና ቻው ሚሚ። በሉ ነው የምልሄድ። ደህና አሉ። ቻው ቻው። ክንዴ፣ ዳንኤል ኑ እንሂድ። እስካሁን የበጠበጣችሁት ይበቃል። ቻው ለምለም። ሲሄ ደግሞ ቀስ በእንጂ እንጂ ስጠራሽ አልሰማሽም እንዴ? ሰምቻለሁ። እመቤትቱ ባለፈው ያገኘሁሽ ጊዜ ላከብርሽ ሞክሬ ነበር። ቢሆንም ግን ስልኬን አልሰጠህም። አንቺማ ይባስ ብለሽ ጓደኛዬ ፊት አዋርሽኝ አይደል? ታዲያ ለምን አትሆኝም? አባቴ ይቆጣኛል አልኩህ አይደል እንዴ? አንቺ ስለ አባትሽ ነው አይደል የተጨነቅሽው? እኔ ራሴ ነኝ ጉድሽን የማፈል። ቆይ ቆይ፣ አንቺ ማነሽና ነው እንደዚህ የምትንጠባረሪው? ስላስፈራራኝ ቁጥሬን የምሰጥ ይመስላል? ወደድሽም ጠላሽም ቁጥርሽን ትሰጭኛለሽ። እባክህ ፋሲል ተወኝ። አሁን እሄድልሻለሁ፣ ግን ያደረግሽኝን የምረሳ እንዳይመስልሽ። እማዬ መሲ፣ እዚህ ነንሙ። እንዴ እማዬ፣ ምን ሆንሽ? እትዬ ብርቱካን ቤት ልብስ ስታጥብ አባያያት እና ደበደበሽ? እኔማ ትንሽ ገንዘብ ባገኝ ብዬ ነበር። ጋሻውን እንደሚያሳፍረው ማወቅ ነበረብኝ። ምን ላደርግልሽ አሁን? ምንም፣ ማረፍ ነው የምፈልገው። አይዟችሁ ደህና ነኝ። አንቺ ሁሌ ደህና ነን ነው የምትዩ። መቼ ነው ደህና እንዳልሆነ ነው የሚገባሽ እማዬ? እና ምን ላርግ? ንገሪኝ፣ ምን ላርግ? ንገሪኛ። Yeah.